ኢማን እንይዛለን፣ ነቢዩላ ሙሳን እንከተላለን ብለው በገቡት ቃል መሰረት ባለመቆማቸውና ቃላቸውን በማፍረሳቸው የተነሳ ያ ሙሐመድ አሁን አጠገብህ ላይ ያሉ የሁዳዎች አያት ቅድመ አያቶቻቸው ላይ እንዲህ አይነት አህድና ቃላቸውን በማፍረሳቸው የተነሳ ወኩፍሪህም ቢአያትላህ በቁርአንም በዘመኑ የነበረውን ሙሳንም ተውራትም ጭምር በመካዳቸው ወቀትልህሙል አንቢያ ቢገይር ሐቅ ስንት አንቢያዎችን ያለ አግባብ በመግደላቸው ወቀውልህም ቁሉብና ጉልፍ እነዚያ አጠገብህ ያሉ የሁዳዎች የእነሱ የልጅ ልጅ የሆኑ የአባት የአያት የቅድመ አያቶቻቸው ፈለግ እየተከተሉ ያ ሙሐመድ አትምከረን፣ ዲን ያዙ፣ ኢማን ያዙ፣ ሀቅ ብላ አትምከረን። ቀልባችን አይሰማም፣ ተሸፍኗል፣ ዝግ ነው ብለው በድርቅና የተሞላ ንግግርም ከመናገራቸው የተነሳ በል ጠበ አላሁ ቢኩፍሪሂም ፈላ ዩእሚኑና ኢላ ቀሊላ አውቆ የከፈሩ አውቆ የካዱ በጥመት የተሞሉ ስለሆነ ፈጽሞም ኢማንን ሊይዙ ያሟመድ አይችሉምና ምናልባት ከውስጣቸው በጣም አነስተኛዎች ተመዘው ተመዞ የወጡ እንደና አብደላህ እብኑ ሰላም ሌሎችም ሌሎችም አይነቶች ካልሆኑ በስተቀር በፍጹም ኢማን ሊይዙ አይችሉም ማለት ወብኩፍሪህም ወቀውልህም አላ መርየመ ብሁታነን ዐዚማ ይሁዳዎች አጠገብህ ያ ሙሐመድ ያሉ ይሁዳዎች ከነሱ በፊት የነበሩ አያት ቅድመ አያቶቻቸው ያንጸባርቁ የነበረውን የኢማን አፈንጋጭነትን እኮ ነው ተወራርሰው አሁንም የሚያሳዩ። ይሄ ብቻ አይደለም። አሁን አንተን አንቀበልም፣ አንከተልም፣ ቁርአንን አናምንም፣ አንቀበልም ማለታቸውን ብቻ ለምን ታያለን? በነቢዩላህ ኢሳም እኮ ነቢይነት ያላመኑ ናቸው ይሁዳዎች ከአንተ በፊት በነበረው ኢሳ ያ ብቻም አይደለም። እብኑ ዝና ይሉታል። የዝና ልጅ እኮ ነው አባት የሌለው። እንዲህ አይነቱ ነቢይ ሊሆን አይችልም ብሎ እኮ የሚሉ ናቸው የሁዳዎች። ወቢኩፍሪም አልባኡ ሰበብያ ወቢሰበቢ ኩፍሪም ማለት ነው። በመክፈራቸውም ሰበብ ከዚህ በፊት ወቀውሊህም አላ መርየም ቡህታን አዚማ አፍደሉ ኢል ዓለሚን አሉ ነቢዩ አለይሂ ሰላቱ ሰላም። በጾታ ሴት ልጆች ውስጥ በበላጭነት ከሁሉም በመሻል ሙሉ የምትባል ሴት አላህ ጋር ትልቅ ቦታ የያዘች በደረጃ ትልቅ ቦታ ያላት መርየም ነች፣ የነቢዩላህ ኢሳ እናት። እሷ ለም የውሸት ክምር ዛኒ ነች ብለው አምጥቶ የጫኑ እኮ ናቸው አለ አላህ ሱብሓነሁ ወተዓላ። ይሄ ብቻም አይደለም። ወቀውሊህም ማለታቸውስ እና ቀተልነል መሲህ ኢሳ ብነ መርየም ረሱላላህ ኢሳን የገደልነውም እኮ መጨረሻ ላይ እኛ እኮ ነን ብለውም እኮ የሚፎክሩ ናቸው። ለምን? ኢብኑ ዚና ስለሆነ የዝና ልጅ ስለሆነ እናቱም ዛኒ ስለሆነች እንዲህ አይነቱ የፈለገ ሆኖ ነብይ ነኝ ቢል ነብይ መሆን የሚገባውንና የማይሆን መሆን የማይገባውን ምናቀው እኛና እኛ ብቻ ስለሆነ ነብይ የሚገኘውም ደግሞ የሚላከውም ከኛ ብቻ ስለሆነ ይሄ ሊሆን አይችልም ብለን ገደልነው ኢሳን እኮ መሲህን የሚሉም እኮ ናቸው። የወንጀላቸው ክምር መዓት እኮ ነው አለ የሁዳዎችን አላሁ ሱብሓነሁ ወተዓላ። እውነታው ግን ወማ ቀተሉ አለ አላሁ ሱብሓነሁ ወተዓላ። እውነታውን እንንገርህ ያ ሙሐመድ ይላል ብለዋል የሁዳዎች ይህንን ወደ እውነታው ግን ስንመጣ አልገደሉትም እኮ አለ አላሁ ሱብሓነሁ ወተዓላ። ለግድያ ሙከራ አድርጓል። አዎ ተዘጋጅተው ተደረጃጅተው ተቀናጅተው መጥቷል። ኢሳ ጋር አዎ አጭር ትረካለች፣ እንደርስባታለን ኢንሻአላህ። ኢሳን ለመግደል ማለት ነው። ተንቀሳቅሰዋል፣ ሞክረዋል፣ ግን አልገደሉትም እኮ አለ እውነታው ወማቀተሉ ቀተሉሁ ወማ ሰለቡ አልሰቀሉትም። ማን የሁዳዎች ወላኪን ሹቢሀ ለሁም አለ ተመሳስሎባቸው እኮ ነው አለ አላህ ስብሐነ ወተዓላ የሁዳዎች ነቢዩላህ ኢሳ ላይ እንዲህ አይነቱን ሐሰድ ምቀኝነት ሲያንጸባርቁ ብዙ የሚመራቸው ነገር ብዙ የሚያንገፈግፋቸው ነገር አለ። ከዛ አንዱና ትልቁ ምንድን ነው? ነብይ ነኝ ማለቱ ብቻም አይደለም። ቅድም እንዳልኳችሁ ብዙ ሙዕጅዛዎችን ሰጥቷል አላህ ሱብሓነሁ ወተዓላ ለአንቢያዎች። ነቢዩላህ ኢሳ ዩብሪኡል አክማህ ወል አብረሳ! ወዩህይል መውታ ብኢዝኒላህ። ለምጥ በሽታ ለምጣም የሆነውን ሰው ዳበስ ያደርጋል፣ ይድናል። መድኃኒት አዞም ሳይሆን በቅጠል ታጠብ ብሎም አይደል፣ ቅጠል ላውላ አሽቶም አይደል። ቢስሚላሂ ብሎ ዳበስ ያደርጋል። ቢኢዝንላህ ይድናል። ዩብሪውል አክመሃ ሲወለድ እውሮ ነው። ገና ከእናቱም ወድ ሲወጣ እዛው ባትሪ ተቃጥሎ የወጣ ማለት ነው። የአይኑ ለምንድን ነው ይህን ያለው? አላህ ሱብሓነሁ ወተዓላ ከባድ ሙዕጂዛ ነው። ከተወለደ በኋላ አይን ኖሮት የጠፋማ ጠበብቶችም እኮ ይከፍቱታል እሱ የሚከብደው ግን ሲወለድም ኮጉሮ ነው። እሱንም እንደዚሁ ይብሪውል አክመሃ ወል አብረሳ ከነቢዩላህ ኢሳ ደግሞ ክብደቱ ከሙዕጅዛው ክብደቱ ወዩህይል መውታ ቢኢዝኒላህ አላህ የሰጠውን ማረጊ ሙታንም ቁም ቢኢዝኒላህ ብሎ ነካ ብድግ ይነሳል የሞተ ሰው ነቀለ የሁዳ ላኢላሃ ኢለላህ ሐሰድ አነደዳቸው። ማጥፋት አለብን ይህንን አሉ። ከአሲድ ምንጊዜም ቢሆን ሚቀኛ የሚነሳው በበላጭ ላይ ነው። ከሚያንስህ ሰው በሚያንሰው ሰውና ዝቅ በሚለው ሰው ላይ ሚቀኛ የለበትም። ይንቀዋል እንጂ መብለጡ በምንም ይሁን ያ ጀማ በምንም ይሁን በምንም በበላጭ ላይ መቼም ቢሆን የሚቀኛ አለ። ሐሲድ አልሐሲዱ ላ ይላል አረብ። ከዛ በኋላ የሁዳዎች በነቢዩ ላይ ኢሳ ላይ ለእርምጃ እሱን ለማጥፋት የሚያመች ሴራ ተንኮል፣ ሸር መተብተብ አለብን አሉ። ማዘጋጀት አለብን አሉ። ለዚህ እንዲያመቻቸው እንዴት ተደረጉ? አንድ ንጉስ ነበር ድምሽቅ ላይ፣ ደማስቆ እስከ በይተል መቅድስ እስከ ሶሪያ ድረስ የገዛ በዛ ዘመን ሰውየው ሙሽሪክ ነው። ወካነ ረጁለን ሙሽሪከን ሚን አበደትል ከዋክብ የሚያመልከው ከዋክብቶችን ነው። ይሄ ንጉስ እነዚህ አይሁዳዎች የሆኑ ስልትና ሴራ አሴረው ተንኮል ተብትበው እሱ ጋር ደረሱና አሉት አነ ፊ በይት ልመቅደስ ረጁላን የፍትኑ ናስ ወዩድልሁም ወየፍሱዱ አላ አለልመልኪ አለልመሊኪ ሪአያሁ መሊክ ላይ ንጉሱ ላይ በሱ ስር የሚመራውን አመራር ሁሉ እያጠፋ እየደመሰሰ በአንተ እምነት ሁሉ እየገባ በኢባደተል ከዋኪብ ላይ ኪላፍና አፈንጋጭነትን እየፈጠረ በይተል መቅድስ ላይ ችግር ፈጥሮብናል። ወየቁል ኡብሪኡ ልአክማ ወልአብረሳ ወኡህይል መውታ ይላል። ይሄ ብቻ አይደለም። እኔ ይዤ የመጣሁት እንዲን ተከተሉ፣ እኔ ነብይ ነኝ ማለቱ ብቻ ሳይሆን ያንተን ወዩፍሲዱ አለል መሊኪ ሪአያሁ ያንተን እምነት በአንተ እምነት ስር ያለውንም ህዝብ ጭምር እየበከለ እየነጀሰ ከማጥፋቱም ሌላ ሊያሳምን እንዲችል ሰው እንዲቀበለው እውሮ ነው የተወለደ አድናለሁ። ለምጣሞችን ዳበስ አደርጋለሁ አድናለሁ። ሙታኖችን ቀሰቅሳለሁ ይላል። እንዲህ ያደረገ በጥብጦናል። ወከተበ ኢላ ናኢቢሂ ቢልሙቀደስ አን ዩህታጠ አላ ሃዛ ልመክቱም ንጉሱ ተቀየረ በጣም አስቸኳይ ደብዳቤ የትእዛዝ ደብዳቤ ወደ ቤተል መቅደስ ለተጠሪው ጻፈ። አስቸኳይ እርምጃ እንዲወሰድበት በዚህ በሚባለው ሰውዬ ላይ ደብዳቤው ላይ ምን አይነት ትዕዛዝ አለበት? ለተጠሪው ወአየስሉበሁ እርምጃ ወስደ የምታሳውቀኝ አለ። አንደኛ ስቀለው አለ። ወየደአሸውከ አላ ራእሲሂ ويكف yakuffu عن አኒናስ እንጨት ላይ ከፍ ባለ እንጨት ላይ ወጥረ ስቀለው፣ ግደለው። ከዛ ላይ በጣም ሊያሰቃይ የሚችል ከባባድ እሾሆችን አምጥተ ጭንቅላቱ ላይ ከምርበት፣ ጠቅጥቅበት። እንዲህ አይነት እርምጃ ወስደህ ቶሎ አሳውቀኛል። فلما وصل الكتاب امتثل ዋሊ በይተል መቅደስ የበይተል መቅደስ የሶሪያው ተጠሪ የበላይ አካል ነው ያዘዘው እንዴት ላይ ፈጽም እርምጃ ለመውሰድ አስፈላጊውን ዝግጅት አጠናቀቀ ከአስፈላጊ ቡድን ጋር ሁኔታው ከተስተካከለ በኋላ ነቢዩላህ ኢሳን ካለበት ቦታ አንቆ ይዞ መጥቶ ለዚህ አይነት እርምጃ የሚያበቃ ቡድን ተላከ። ወደ ነቢዩላህ ኢሳ ነቢዩላህ ኢሳ በሰዓቱ ሐዋርያቶች ሳህባዎች ማለት ነው ደረሶቹ በቁጥር ወደ 17 የሚሆኑ ከበውታል፣ ይመክራቸዋል ስለ ኢማን ስለ አኼራ፣ ስለ ተቅዋ ያስረዳቸዋል፣ ያስተምራቸዋል። በዚህ አጋጣሚ ተሰብስቦ መጡ። እለቱ ጁምዓ ነው። ባዕተል አስር ነው እያሉ ማምሻ ሆነ። ቅዳሜ ሊነጋ ማለት ነው። ደረሱ፣ ከበቡ። ሲቃረቡ ለመድረስ وحي متى جبريل نقره لا نبي لا إيسا كأسرى سباتو حواريات ويم صحباوش ويكا درسول تيوس على الناطة يكاتشو أيكم كنان تيست يلقى عليه شبهي وهو رفيقي في الجنة الله سبحانه وتعالى የኔን አምሳያነት ከእናንተ ከአስራ ሰባታችሁ ውስጥ አንዱ ላይ ያለብሳል። ገዳዮች፣ ጠላቶች በዚህ አይነት መልኩ ተዘጋጅተው እየመጡ ነውና እሰዋለሁ፣ ችግር የለውም፣ እቀበላለሁ ያንተን አንተን መምሰል ያንተን አምሳያነት አላህ ያላብስ በኔ ላይ ከአንተ ጋር አው ጀነት ላይ ሊቀመጥ ብሎ የሚቀበል ማን አለ አለ ነቢዩላህ ኢሳ። የዛን ጊዜ ፈንተደበ ሊዛሊከ ሻቡ ምንሁም ፈከአነሁ እስተስገረሁ አን ዛሊክ አንድ ካሉት ውስጥ አነስተ የሚል በእድሜ ትንሽ ልጅ ብድግ አለና አላህ ያንተን ታምሳሌትነት ያንተን አምሳያነት ያልብስ እኔ ላይ እኔ ልሰዋ ከአንተ ጋር ነገ ያ አዩሃ ነቢይ ጀነት ላይ አብሬህ መሆን ፈልጋለሁ አለ። ነቢዩላ ኢሳ ልጅ ስለሆነ በእድሜ ገና ስለሆነ ቆይ አለና ደገመ። ሌሎችን ጠየቀ። ይሄው ልጅ እየተሽቀዳደመ ደገመለት። ሶስት ጊዜ በዚህ መልኩ ከደጋገመ በኋላ ፈቃለ አንተ ሁዋ በቃ አንተው ትሆናለህ አለ። የአላህ ስብሓነ ወተዓላ ተአምር ሙዕጂዛ እንዲሁ ማዳን ይችላል እኮ እንዲሁ ማትረፍ ይችላል። ለምን አስፈለገ እንደዚህ አይነት ማመሳሰል? ለአላህ ከብዶትም አልነበረም። ግን በኋላ የሚፈጠረውን ነገር ነው አላህ መስራት የፈለገው። ኢማን ያለውና የሌለው ትክክለኛ ኢማን፣ forged ኢማን በአላህ የሚያምኑትን በአላህ የማያምኑትን ነቢዩላህ ኢሳን በሁለት በሶስት አይነት የተከፋፈሉትንም ሰዎች ምስጢር ለማውጣት ጭምር መጡና ሰዎቹ ሲቃረቡ ጠላቶች የሁዳዎች ወፉትያት ረውዘነቱ ሚን ሰቅፍ ልበይት እንደ ተቃረቡ ጣራ ተከፈተ። ነቢዩላህ ኢሳን ጅብሪል አነሳቸው፣ ይዟቸው ሄደ። ሰዎች ገቡ። ነቢዩላህ ኢሳን መስሎ የተገኘና አምሳያው የሆነው ይሄ ልጅ ተይዞ የገፈቱ ቀማሽ ሆነ። ከዛ በኋላ በጣም አጃቢ የሚሆን ነገር ምንድን ነው? እነዚህ ይሁዳዎች እንዲህ አይነት እርምጃ ከወሰዱ በኋላ ገድለነዋል ነቢዩላ ኢሳን አሉ። ወማ ቀተሉሁ ወማ ሰለቡሁ አለ አላህ ሱብሓነሁ ወተዓላ። አይደለም ያ ሙሐመድ፣ ይሁዳዎች አንተ አጠገብ መዲና ላይ የሚገኙ እነዚህ ይሁዳዎች በአባት በአያት በቅድመ አያቶቻቸው የሚተረከውን ትረካ ያወራሉ። ገድለነዋል ይላሉ፣ አልገደሉም። ሰቅለነዋል ገድለን ይላሉ፣ አልሰቀሉም። ወላኪን ሹቢህ ለሁም መስሏቸዋል አለ። ከዛ በመቀጠል በጣም የሚያጅበው ወኢነ ለዚነ እክተለፉ ፊህ ለፊ ሸክ ሚንሁ ምስጢሩ እዚህ ላይ ነው። ገዳዮች ራሳቸው ጥርጥር ውስጥ ገቡ። እርግጠኛ መሆን አልቻሉ። ነቢዩላህ ኢሳን ከገደልን የገደልነው እሱን ከሆነ ውስጣቸው ላይ ከነበሩት ውስጥ እከሌ የት አለ? አይደለም የተገደለው እከሌ ነው ከተባለ እሺ ነቢዩላህ ኢሳ ሴት አለ ኪላፍ ውስጥ ገቡ፣ አለመግባባት፣ መሳሳብ ውስጥ። ስለዚህ በጥርጥር የተሞላ ሆነ ነገሩ ራሱ። ለመግደላቸውም ላለመግደላቸውም ማለሁም ብሂ ሚን ኢልምን ኢለትባ አዘናል የተረጋገጠ እውቀት የላቸውም ላደረጉት ለተገበሩትም ነገር ከጥርጥር ውጭ ያለ አላህ ሱብሓነሁ ወተዓላ ወማ ቀተሉሁ የቂና በእርግጠኝነት አልገደሉትም። የተከሰተው ነገር በል ረፈአሁ ላሁ አለ አላህ ስብሐነ ተዓላ ለነቢዩ ሲደረግ ለነቢዩ ሲናገር ሂደቱ ነቢዩላህ ኢሳን አንስሶ አንስቶታል ራሱ። ስለዚህ እዛው ያሉ ራሳቸው አይ ረብ ነበረ፣ ኻሊቅ ነበረ፣ ያስፈለገውን ያህል ሰዓት ከኛ ጊዜ ኖረ፣ ኻሊቅ ስለሆነ ወደ ሰማይ አረጋሉ። የውሸት ኢማን ያለው ሰው እዚህ ጋር ተፈልቅቆ ወጣ። ይሄ ግሩፕ ማለት ነው። አንዳንዶቹ ደግሞ አይደለም እብነ ረብ ነው አሉ፣ የጌታ ልጅ ነው። ጌታ ልጁን በፈለገ ሰዓት ማንሳት ስለፈለገ ወስዶታል አሉ። ትክክለኛዎችና ኦሪጂናሎቹ ደግሞ አይደለም በል አብዱን ወረሱሉን አሉ። ከኛ ጋር እስካለ ድረስ የአላህ ባሪያ እንደ ማንም ነቢይ ረሱል ነበር። አጥቂዎች እንዳያጥቁት አላህ አንስቶታል። ወካነ አላሁ አዚዘን ሐኪማ በድርጊቱ ሁሉ አላሁ ስብሓነ ወተዓላ ጥበበኛ ነው። በጥበብ የተሟላ የተስተካከለ ለምን እንደሚያደርግ ምክንያቱ ምን እንደሆነ ሊያሳምን በሚችል ተግባር የሚተገብር ጌታ ነው አላህ ስብሓነ ወኢን ምን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ ሞቲ። ማንኛውም አህሊል ኪታብ ይሁዳ ገርገራ ላይ ሲደርስ ኢሳ ረሱል ነው ብሎ ያምናል። ማመን ማይጠቅም ሰዓት ዝና ዛኒ ወይም ደግሞ የእብኑ ዚና የዝና ልጅ እያለ ይሄ ነቢይ ሊሆን ረሱል ሊሆን አይችልም አይገባም እያለ የነበረ ሁሉ ገርገራዋ ሰዓትና ሞት በደረሰች ሰዓት ሩሁ ሳትውጣና ከመሞቱ በፊት ያምናል። ማመኑ ግን እዛን ጊዜ በማይጠቅምና መጨረሻው ሰዓት ነው። ወየውም አልቅያማ የኩኑ አለይህም ሸሂዳ ቅያማ ለታ ሁለቱንም group አላህ ስብሓነ ወተዓላ ኢሳን ከሳሽ ያደርጋል። ነሳራዎችም ያንተ ባሪያ ረሱል የሆንኩትን የሰው ልጅ የሆንኩትን ጌታ አረጉኝ፣ خالق አደረጉኝ ይከሳቸዋል። ይሁዳዎችንም ደግሞ ابن زنا ብለው የዚና ልጅ ነው ብለው ንጹህ የሆነች ድንግላም የሆነች እናቴን የጸዳቿን እሷንም በዚና አየቧት፣ እኔንም የዚና ልጅ አሉን። ይሁዳዎችንም ይከሳል። ፈቢዙልሚን ምን አለዚነ ሃዱ ሐረምና አለይህም ጠይባትን ኡሂለት ለው በእንደዚህ አይነት ውጥንቅጡ በወጣ ወንጀላቸው አለ ይሁዳዎችን አላህ ስብሐነ ወተዓላ ሲነግር ነው ለነቢዩ ሲያስተምር ነው። እንደዚህ አይነት የማይጨበጥ ሁሌ ውጥንቅጡ የወጣ አይነት ወንጀልና የዙልሙ አይነት ከማብዛታቸው የተነሳ ሐረምና አለይህም ጠይባትን ኡሂለት ለሁም ስንት ሐላል የሆኑላቸውን ነገሮች የሚበሉ የሚጠጡ ነገሮችን ሐራም አረግንባቸው። ወቢሰድህም አን ሰቢልላህ ከሲራ ሐቅን አይቶ ሐቅን አምኖ ቁርአንን ተከትሎ ነቢዩ ልክ ናቸው ነቢይ ናቸው ብሎ የሚገባውንም ሰው ሁሉ ስንት ለስንቱ እንቅፋት ሆነዋል። በዚህም ምክንያት የተነሳ ወአክዚህም ሪባ ወቀድ ንሁ አንሁ ብዙ ወንጀሎችን እንዳይሰሩ የሁዳዎች በነቢዩላ ሙሳ አማካይነት ሲከለከሉ ሪባም አራጣ ወለድንም እኮ ጭምር እንዳይበሉ ተነክረው ተመክረው ተነግረዋቸው ነበር፣ ተከልክለውም ነበር። ስሙን ቀይረው የአበላል ስልትና ዘዴውን ለውጠው ይቀበሉት፣ ይይዙት፣ ይወስዱትም ነበር አለ ተከልክለው የነበሩትንም ወአክልህም አምዋለ ናስ ቢልባጥል የሰውን ሀቅና የሰውን ገንዘብ በማጭበርበር ስልታቸው በጣም በተካነ የማጭበርበር ስልት የሰውንም ገንዘብ እኮ ይበሉ አያጭበረብሩም ነበር። ወንጀላቸው ይሄ ብቻ አይደለም፣ መዓት ነው ብሎ መቁጠሩ ነው። ለነቢዩ እየነገረ ነው ስለ ይሁዳዎች። ይሄ ደግሞ ከዚህ የበለጠ ለኩፍር የሚያጋልጥና ካፍር ብሎ ሊያረጋግጥ የሚያስችል ምንም አይነት ባህሪ የለም። ስለዚህ ወአተድና አዘጋጅተናል ልልካፊሪነ ሚንሁም አዛበን አሊማ አሳማሚ የሆነውንና ከባድ የሆነውን ቅጣት የጀሃነምን ቅጣት ለእንደዚህ አይነት ወረበላዎች አዘጋጅተንላቸዋል ይላል አላህ ሱብሓነሁ ወተዓላ ላኪን ራሲኩነ ፊል ላኪን ራሲኩነ ፊል ዒልሚ ሚንሁም የሁዳ ሲባል ሁሉ ብላሽም አይደለም። አሁን ሲዘረዘርና ሲተነተር የነበረውን አይነት ገጸ ባህሪ የተላበሰ አይደለም። ሁሉም ከነሱ ውስጥ በእውቀት ረገጥ ያሉ በእውቀት የሰከኑ አይነቶችና ወልሙእሚኑን يا መሐመድ ካንተው ጋር ያሉ ባልደረባዎች ሰሃባዎችም ሙእሚኖችም ጭምር የእነሱን አይነት ባህሪ የያዙ አይነቶች አይደሉም አሉ። እንደዚህ አይነት ጥሩዎቹ يؤمنون بما أنزل إليك يؤمنون ያምናሉ፣ ይቀበላሉ ቁርአንን بما أنزل إليك ቁርአን አንተ ላይ በወረደው ወማ ኡንዝለ ሚን ቀብሊክ ካንተ በፊት በወረዱት ኩቱቦች በአንቢያዎች ላይ በወረዱት ኪታቦችም የሚያምኑ አንቢያዎቹ ሩሱሎችን እኩል አድርጎ በእኩል አይን የሚያዩ ወልሙቂሚነ ሰላ ፈርድ የሆነባቸውንም ሰላት በጊዜውና በሰዓቱ በወቅቱ የሚወጡ ወልሙቱነ ዘካ ፈርድ የሆነባቸውን ዘካ ግዳጅ የሆነባቸውንም የአላህ ትእዛዝ ነው ብለው አምነው የሚከፍሉና የሚሰጡ ወልሙእሚኑነ ቢላህ ትክክለኛ በአላህ ያመኑ አማኞች ናቸው ተብሎ እነዚህ ወልየውም ልአኽር በየውም ልአኽራ መኖርም ያመኑ ኡላኢከ ሰንኡቲህም አጅረን ዐዚማ ለእንደዚህ አይነት መልካም ለሆነ ስነ ምግባራቸው የምንከፍላቸው ጀነት ከበድ ያለ አጅር ነው ይላል አላሁ ስብሓነሁ ወተዓላ። የዛሬው ደርሳችን እንግዲህ እዚህ ላይ ይበቃናል ኢንሻአላህ። ሌላው ረመዳን ምናልባት ኢንሻአላህ ሰኞ ሊሆን ይችላል። ሰኞ ሊሆን ከሆነ ነገ ተራዊ ይጀመራል፣ ደርስ አይኖርም። ግን የደርሱን ሰዓትና ወቅቱን እንቀይረዋለን። ንያየ ረመዳን ላይ እናቀውም ልንፈልግ ነው ሁለት ቀኑ ይበቃን እንበል፣ ሶስት አራት ቀን እናድርግ። ግን ሰዓቱና ወቅቱ አፍጥር ከመድረሱ ወይም ከመግሪብ አዛን